قل إن الله الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم مظاهر موالاة المؤمنين مظاهر مجلة أوتشلال موالاة المؤمنين ምእመናንን የመወዳጀት መገለጫዎች አንድ ሰው ሙእሚኖችን ተወዳጅቷል ወይም የሙእሚኖች ወዳጅ ሆኗል የምንለው መቼ ነው? ባለፈው እንግዲህ ከካዲያን ጋር መወዳጀት መገለጫዎቹ ምን እንደሆኑ ለማየት ሞክረን፣ ዛሬ ደግሞ አንድ ሰው አማኞችን ተወዳጅቷል የእነሱ ወዳጅ ነው ብለን ልንል መገለጫዎቹ ምንድናቸው የሚለው እናያለን። መዛሂሩ መዋላት ልሙእሚኒነ قد بينها الكتاب والسنة ومنها مظاهر موالاة المؤمنين አማኞችን መወዳጀቱ ሰውየውን ከሚገለጽባቸው ሁኔታዎች ውስጥ قد بينها الكتاب والسنة ቁርአንና ሐዲስ ያንን እውነታ አብራርቶታል ገልጾታል ይላል ወሚንሃ ከሷ ውስጥ ቁርአንና ሐዲስ ካብራራው ከገለጸ ውስጥ የመጀመሪያው አልሂጅረቱ ኢላ ቢላዲል ሙስሊሚን ወደ ሙስሊም ሀገሮች ማለት ነው መሰደድ ነው። ያ ሰውዬ እንግዲህ ሙእሚኖችን ተወዳጅቷል ብለን ልንል የምንችለው ወደ ሙስሊም ሀገሮች ሲሰደድ ነው። ወሀጅሪ ቢላዲል ካፊሪን የካህዲያን ሀገራትን ደግሞ ምን ማለት ነው? ናም መተው ነው። ወልሂጅራ እንደሚታወቀው ስደት ማለት هي الانتقال من بلاد الكفار إلى بلاد المسلمين ከካህዲያን ሀገር ወደ ሙስሊም ሀገሮች ምን ማለት ነው ምን ማለት ነው መሸጋገር ነው አልኢንቲቃል ማለት መሸጋገር ነው ማለት ነው ለምን ምክንያት ከተባለ ሊአጅል الفرار بالدين ሊአጅል الفرار ለመሸሽ ምክንያት በመሸሽ ምክንያት ማለት ነው በምን ምክንያት ነው የሚሸሸው ከተባለ ለአጅል الفرار بالدين በዲን ለመሸሽ ማለት ነው ብሎ ወይም ነው በእምነቱ ለመሸሽ ብሎ ነው والهجرة بهذا المعنى እንግዲህ የክህደት ሀገርን ትቶ ወደ ኢስላም ሀገር መሰደድ በዚህ ጽንሰ ሐሳብ ከሆነ ወሊአጅሊ هذا الغرض ለዚህ ጥቅምን ብሎ ማለት ነው ለዲኑ ሲል ለመሸሽ ብሎ ከሆነ نعم ዋጅበቱን ምንድነው ግዴታ ነው በቃ ግዴታ ነው ወባቂየቱን ኢላ ጡሉዕ ሸምሲ ፀሐይቷ ስትወጣ ድረስ ማለት ነው ባቂየቱን ኢላ ጡሉዕ ሸምስ ፀሐይቷ እስክትወጣ ድረስ ይሄ የሚቆይ ነው ማለትም ኢላ አንተ ቁመ ማለት ነው አይደል ሚን መግሪቢያ ከመግቢያዋ እንደ ቅያም ሰዓ ቅያማ የሚቆም ጊዜ ማለት ነው በቃ ግዴታ ነው የኩፍር ሀገር ዲንህን በይፋ ማውጣት አትችልም እየተባል እንደዚህ ከሆነ አገርን ለቀ መሄድ ግዴታ ነው የሚሆንብን وقد تبرع النبي صلى الله عليه وسلم ነቢዩ አለይሂ ሰላት ወሰላም የጠሩ መሆናቸውን ተናግረዋል ማለት ነው ሚን ኩሊ ሙስሊሚን ከእያንዳንዱ ሙስሊም ዩቂሙ በይነ አظሁር ልሙሽሪኪን በሙሽሪኮች አظሁር መካከል ማለት ነው ግልጽ ነው በእነሱ መካከል የሚኖርን ሰው እኔ ከሱ የጠራው ነኝ በማለት ነቢዩ አለይሂ ሰላቱ ሰላም ተናግሯል በቃ መሰደድ እየቻለ ማለት ነው فتحرم على المسلم بمسلم بهنا سول حرام ነው الإقامة في بلاد الكفار بكاريان ሀገር ውስጥ ምን ማለት መቀመጥ ይላል إلا إذا كان لا يستطيع الحجرة إلا إذا كان የሆነ ጊዜና ሲቀር ላ የስተጢዑ ልሒጅራ ስደትን ያልቻለ እንደሆነ ሚና ከሷ አው ካነ ፊ ኢቃመቲሂ መስላሓ አዲንያ ወይም ደግሞ እዛ የኩፍር ሀገር ውስጥ መቀመጡ በጎ የሆነ ገጽታ ካለው እንጂ እዛ ሀገር መቀመጥ ጥሩ ከሆነ እንጂ ኩፋር ሀገር መቀመጥ ወደ ኩፋር ሀገር መሰደድ አይቻልም። ሰዎች ወደ እንግሊዝ መሄድ፣ ወደ አሜሪካ መሄድ በቃ ልክ እንደ ጉራ ነው የሚያስቡት። ግን አይቻልም፣ አስለን አይቻልም፣ ሐራም ነው። ከዳዕወቲ ኢለላህ ወደ አላህ ስብሓነሁ ወተዓላ መጣራት ወነሽሪ ልእስላሚ እስልምናን ደግሞ ወደ እነሱ ማሰራጨት ማለት ነው ማስተላለፍ ከተቻለ እንጂ ወይም ለሕክምና ወይ ለትምህርት ባለፈው አይትተናል መሰለኝ አይደል? ይህን የመሳሰሉ ምክንያቶች ካሉ እንጂ ማለት ነው። ቃለ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል إن الذين توفاهم الملائكة ظالمي أنفسهم قالوا فيما كنتم قالوا كنا مستضعفين في الأرض قالوا ألم تكن أرض الله واسعة فتهاجروا فيها فأولئك مأواهم جهنم وساءت مصيرا إلا المستضعفين من الرجال والنساء والولدان لا يستطيعون هيلة ولا يهتدون سبيلا فأولئك عسى الله أن يعفو عنهم وكان الله عفوا غفورا إذن ثلاثه تايتنون طيب مناصرة المسلمين ሌላኛው ሙስሊሞችን ምን ማለት ነው? መርዳት ነው። የከበዳችሁ ቃል ካለ ጠይቁ። ትላንት ስላየ ነው። ሙናሰረቱል ሙስሊሚን ሙስሊሞችን መርዳት ነው። ወሙዓወነቱሁም ከነሱ ጋር መተጋገዝ። ወሙዓወነቱ ማለት ከነሱ ጋር መተጋገዝ ቢነፍሲ ወልማሊ በነፍሳችን ሁሉም ሰው ገንዘብ ይኖሯልን? አይኖረውም። ቢነፍስ በነፍሳችን ልናግዛቸው እንችላለን፣ በጉልበታችን የመሳሰለ ወልማሊ በገንዘብ ወሊሳኒ በምላስም ማገዝ ሊኖር ይችላል። ግልጽ ነው። በምላስም ማገዝ ማገዝ ነው የሚባለው። ስለዚህ ያ ነገር ሊጤን የሚገባ እውነታ ነው ማለት ነው። ፊማ የሕታጁነ ኢለይህ ወደ እሱ በሚያስፈልጋቸው ነገር ማለት ነው። ፊ ዲኒህም ወዱንያሁም በዲናቸውም ጉዳዩን በዱንያቸውም ጉዳዩን በዲንም በዱንያም ጉዳይ ላይ እነሱ ማለት ማገዝ አለብን ማለት ነው። ተግባባን? ቃለ ተዓላ አላህ ስብሓን ወተዓላ በተከበረው ማለት ነው ቃሉ ብሎ ይላል والمؤمنون والمؤمنات بعضهم أولياء بعض مؤمنات مؤمنات بعضهم ከፊሎቹ أولياء بعض የከፊሉ ምኖች ናቸው ወዳጆች ናቸው ይላል ከፊሉ የከፊሉ ምኖች ናቸው ወዳጆች ናቸው ማለት አላህ ስብሓን ወተዓላ ተናግሯል وقال تعالى الله سبحانه وتعالى بل إلى القرآن عن قسم وإن استنصروكم في الدين فعليكم النصر إلا على قوم إلا على قوم بينكم وبينهم ميثاق وإن استنصروكم ወንድሞቻችሁ እርዱን ብለው ቢሏችሁ እርዳታን ቢጠይቋችሁ ፊዲኒ በእምነት ወንድሞች የሆኗችሁ ፈዓለይኩም እነስ አደራችሁን እነሱን ምን በማለት በመርዳት ኢላ አላ ቀውሚን ኢላ አላ ቀውም በህዝቦች ላይ ሲቀር በይነኩም ወበይነሁም ሚታቅ በእናንተና በእነሱ መካከል ሚታቅ ያለው ሚታቅ ማለት ማለት ቃል ኪዳን ያለው ሰው ላይ እርዱን ቢሏችሁ ሲቀር የዛን ጊዜ መርዳት የለባችሁም። ተግባባ። ምሳሌ ከሃዲያኖችም ኩፋሮች ናቸው። አንተ ቃል ኪዳን ከእነሱ ጋር ተግባብታል ላትዋጋ ምን ላትል ከነሱ ጋር ተተናኮሉና ወይም በቃ ከነሱ ጋር እነሱ ሀርብ እንትናሉ እርዱን ቢሉም በዚህ ጊዜ ቆም ማለት አለባችሁ ተግባባል ስለዚህ ወንድሞቻችን ግን ሙስሊም ወንድማችን ሲነካ ሙስሊም እህታችን ስትነካ ዝም ማለት የለብን እኔ ምን አገባ የሚባል ነገር የለም ግልጽ ነው ኒቃብን በተመለከተ ሂጃብን በተመለከተ ትምህርት ቤት ውስጥ የተለያዩ ችግሮች ሲደርስባት እያየ እኔ ምን አገባኝ እህት ስትሆን ምን አገባኝ ትላል የስጋት አትልም አይደል ወከይፈ ተስኩት هي اختك في الدين ግልጽ ነው ይሄ ነገር በጣም ሊታሰብበት ይገባል ማለት ነው ግልጽ ነው አለ ቆም አድርገ ያንን አካል ማለት ነው የሚለክፋትን ይሁን የተለያየ ቆም አድርገ በስነ ስርዓት ልታወራ ይገባል ምን ነበረ ችግር አለ ወይ ግልጽ ነው በተረጋጋ መንፈስ ከእሱ ጋር ማውራት ግልጽ ነው አለ ና ምን አገባ ካለ አይ እኔ እህቴ ነች ዝርዝር ጉዳዮች ከገባ ትነግረዋለህ ግልጽ ነው እህቴ ነች እያልከው እሱ አይገባውም ሊሆን ይችላል ቶ ካልገባው የእህቴ የስጋ ይመስሏል ቶ ካስፈለገው ዝርዝር ትነግረዋለህ ግልጽ ነው ስለዚህ ያንን ነገር አብረን ልንጋፈጥ ይገባል። ኢላ አንዳንድ ቀበጥ የሆኑ አሉ በራሳቸው ጊዜ ሲንዘላዘሉ ከዛም ከዛም ጋር ማለት ነው። ምሳሌ እሷ በጥፊ ሲያሞቃት ብታይ ማለት ነው። መጀመሪያውን ከእሱ ጋር ስትንዘላዘል አይታት ይሆናል። ግልጽ ነው። እቺ ምን ብለ ነው የምትረዳው? ኢላ ቁለሁ ዚላ ግልጽ ነው። ግልጽ አለ። አትማር ትማር ዘንድ ጨምርላት ማለት ሊሆን ይችላል እና አንተ ቁርአን ይታል ቁርአን ቁርአን ሚዘናና ግባ ስለ ቁርአን ቁርአን ነገ ይዘን ነገ ይዘን እሺ ስለዚህ ይሄ ይታሰብበት ማለት ነው ሌላኛው አሳሪስ አተዓለሙ አተአልሙ ሊዓለሚህ ሙስሊም ወንድሞቻችን በሚደርስባቸው ህመም እኛም ሊያመን ይገባል። አተአልሙ ማልማን ህመም ሊሰማን ይገባል። ሊዓለሚህም ለነሱ ህመም ወሱሩሩ ቢሱሩሪ በእነሱ ደስታም እኛ ልንደሰት ይገባል። ሙስሊም ወንድማችን ሲከፋ እኛም አብረን ልንከፋ፣ ሲደሰት ደግሞ የእሱ ደስታ ለእኛም ደስታ ማለት ነው። ምቀኛ መሆን የለብንም። አንዳንዱ በመስጠት ደረጃ ላይ እንኳን አንዳንዱ መስጠት የማይወዳል። እሺ አለመስጠቱ አለመውደዱ ብቻ የማያበቃ ደግሞ አለ። ሌላ ሰው በሰጠው የሚቃጠል ደግሞ አለ። ለሌላ ሰው ሲሰጥ ለሰው ይናደዳል። በቃ ለሱ ስላልተሰጠው ከቻልክ ስጥ፣ ወይ ደግሞ እነሱ የሚደሰቱበት ነገር ስታይ ደስተኛ ልትሆን ይገባል። ግልጽ ነው። አላሁም ኢንኒ አዑዙ ቢከ ሚነል ሒስድ ልትል ይገባል። ግልጽ አለ ወላ ተጃል ፊ ቁሉቢና ግለን ልለዚነ አመኑ እያልክ ዱዓ ልታደርግ ይገባል። አማኝ ወንድሞችን ልጠላ፣ አማኝ እህቶችን ልጠላ አይገባም ማለት ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ሰላም ብሎ ይላሉ مثل المسلمين في تواديهم وتعاطفهم وتراحمهم كالجسد الواحد مثل المؤمنين يا አማኞች እኮ ምሳሌ في تواديهم በመዋደዳቸው ማለት ነው ወተዓጡፊም መተዛዘናቸው ወተራሑሚም መካከላቸው ማለት ነው የመተዛዘን ሁኔታቸው ከልጀሰዲል ዋሂድ እንዴት ነው አሉ እንደ አንድ አካል ነው አሉ ሲተዛዘኑ እንዴት ነው አሉ እንደ አንድ አካል ነው ሲራሩ በለው ከፈለግ ተራሁ ማለት ሲተዛዘኑ አንዱ ለአንዱ ሲራራ ልክ እንደ አንድ አካል ነው የሚተያዩት ማለት ነው። ኢዘሽተካ ሚንሁ ዑዱን አካልን ካየው አንድ አካል ቢታመም ራስህን ቢያም ምሳሌ ሆድህን ቢያም ራስ ምታትን ደግሞ ይኖራል ስሜት አለ ወይም ደግሞ ትኩሳት ኢዘሽተካ ሚንሁ ዑዱን አንድ አካል ሲታመም ተዳዓ ጥሪ ያደርጋል ለሁለሱ ሳኢር አልጀሰድ የተቀሩ የሰውነት አካሎች ጥሪ ያደርጓሉ ቢልሑማ በምን በትኩሳት ወሰሐሪ እንቅልፍ በመማታት ቢያንስ ትኩሳት ያጋጥማል። ግልጽ ነው። ሆድህን አሞ ትኩሳት ይኖራል፣ ወይም ደግሞ ራስህን አሞ ሌላ ስሜት ይኖራል። ግልጽ ነው። እንቅልፍ ታጣለህ። ይህ አይነት ስሜት ነው። አካል አንድ አካል እኛ ሙስሊሞች ማለት እንደ ስንት ነን? እንደ አንድ አካል ነን። ግልጽ ነው። እንደ አንድ አካል ነን ማለት ነው። ሐከዳ ማለት ነው። ልናዝን ይገባል። እውነተኛ ደግሞ ውዴታ ያለው ሰው ማለት ወላሂ አንድ ሰው መጥፎ ነገር ሲወድቅ ሲያይ ምንም ይልም ሚከለክል እንደዚህ እንደዚህ ካሉ ሰዎች ግን ይህንን ሰው ይጠሉታል። ራሱ እያዘነ ለሱ ስለቅል ምን አገባ አንተ ሲጠም ስታየው እኮ ላ የዱሩኩም መን ኢዛ እህተደይቱም እናንተ ቅናቻ መንገድ ከተመራችሁ ማንም አይጎዳችሁ ብሏል። ዝም ማለት ይቻላል። ግን ይሄ ማዘን አይደለም። ግን ሰዎች አሁን በተቃራኒ ነው የሚናገራቸውን የሚመክራቸውን እያንዳንዱን ነገር እንትን የሚል ሰው በቃ እንደ ጠላት ምን ዝም የሚል ሰው ኦ እሱ ማሻአላህ ኡስታዝም እንደዛ እኮ ነው የሚባለው ምንም አይ እሱ በቃ ማሻአላህ ምንም አይናገርማ። ግልጽ ነው። ግን ኡማው ማለት ነው ደህና አድርጎ እየገዘገዘ ያለው እንዲህ አይነት ኡስታዝ ነው። ግልጽ ይሄ አይደለም ማዘን ማለት እያንዳንዱን ነገር ለኡማው የሚጠቅመውና የሚጎዳውን ነገር ምን ማለት ነው ማብራራን። እናንተ እንግዲህ ወደፊት ኡስታዝ ትሆናላችሁ፣ አላህ ያድርሳችሁ። እዛ ደረጃ ላይ ስትደርሱ ሰዳ ቢልሐቅ መሆን አለባችሁ። ግልጽ ነው። ሁሉም ማለት ነው መጥፎ ነገር ላይ ያለ ተማሪ ራሱ ትዝ የሚለው قال يوما من الأيام فستذكرون ما أقول لكم وأفوض أمري إلى الله يونا ጊዜ ያስታውሳል ያ ኡስታዝ እንዳለኝ አሁን ግን ጠላት አድርጎን የያዘ ላባሰ እሽ ሊላህ وقال ايضا عليه الصلاه والسلام በድጋሚ ነቢ አለይሂ ሰላት ሰላም ብለዋል ማለት ነው አልሙእሚኑ ሊልሙእሚን አንድ አማኝ ለአንድ አማኝ ከልቡንያን ልክ እንደምንድናቸው እንደ ግንብ ናቸው የሽዱ ባዕዱሁ ባዕዳ ከፊሉ ከፊሉ ምን ይላል ያጠናክራል። በቃ ልክ እንደ ግንብ ነው ተያይዞ የሚሄዱት ማለት ነው። ይሄ ነው ማለት ወሸበከ በይነ አሳቢዒሂ ነቢይ ዓለይሂ ሰላቱ ሰላም ይህን ምሳሌ ሲናገሩ በጣታቸው መካከል ምን አሉ? አጣመሩ ማለት ነው። እንደዚህ አድርገው ነው ምሳሌ የሰጡት ማለት ነው። ጠይብ ሌላኛው አንስሑ ለሁም ለነሱ መካሪሙን አይ አየ ራሱ እንደውም ርዕስ አንብቶለታል። ወንስሑ ለሁም ለነሱ መካሪሙን ለማ ለሙስሊምኖች ወንድሞች እህቶችሽ መካሪ መሆን ወመሐበቱል ኸይር ለሁም ለእነሱ መልካም ነገርን ማለት መውደድ ወዓደሙ ገሽህም እነሱን ማታለልን መተው አለብን። ልናታልላቸው አይገባም። ወኸዲዕ ወኸዲዓቲም እነሱም ማጭበርበር የሚባል ነገር ሊኖረን አይገባም። ማታለል ማጭበርበር ሊኖረብን አይገባም። ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ብለዋል ላ ዩእሚኑ አሐድኩም አንዳችሁ እኳ አማኝ ሊሆን አይችልም ሐታ ዩሕበ ሊአኺ ለወንድሙ እስኪወድ ድረስ ማ ዩሕቡ ሊነፍሲ በማለት ነቢ ዓለይሂ ሰላቱ ሰላም ተናግሯል ለነፍሱ የሚወደውን ወቃለ ብለዋል። አልሙስሊሙ አኹል ሙስሊም አንድ ሙስሊም የአንድ ሙስሊም ወንድም ነው። ላ የሕቂሩሁ አያሳንሰው፣ ወላ የኽዙሉ አያዋርደው፣ ወላ ዩስሊሙሁ ለካህዲያን አሳልፎ አይስጠው ወላ ዩስሊሙ ለካዲያን አሳልፎ አይስጠው። ቢሐስቢ ምርኢን አንድ ሰው ይበቃዋል ሚነሸሪ መጥፎ ሰራ ለማለት አየሕቅረ አኻሁል ሙስሊም ሙስሊም ወንድሙን ምን ማለቱ ማሳነሱ ብቻ በቂው ነው መጥፎ ሰራ ለማለት ኩል ሙስሊም ሁሉም ሙስሊም አለ ሙስሊም ሐራሙን ምንድነው ሐራም ነው ምኑ ደሙ ደሙ ማፍሰስ እሱም መግደል እሱም መጋደል ወማሉሁ ገንዘቡንም መውሰድ ወዕርዱሁ ክብሩንም መንካት በተለያየ ስያሜ መሰየፍ ግልጽ ባለ የለብንም ማለት ነው። የማይ የማይሰጠውን ስያሜ ልንሰጠው አይገባም። መጥፎ ጠያፍ የማይወደውን ስም ራሱ ተቀጽላ ስም ልታደርግበት አይገባም። ኩሩሩ ስትለው አጭር ነው ሊሆን ይችላል። ኩሩሩ ማለት የማይወድ ከሆነ ኩሩሩ ማለት የለብንም። ግልጽ ነው። ተቀጽላ ስም ሊሆን ይችላል አይደል? ብቅል አውራጃ ረዥም ለማለት ነው። የማይወደው ከሆነ መስጠት የለብንም። ተግባባን? ስለዚህ እያንዳንዱ ነገር ጥንቃቄ ያስፈልጓል ማለት ነው። በዚህ አጋጣሚ አደራ ምላችሁ ወንዶችን አንቺ ምናምን እየተባለ የሚወራው ነገር ባረከላ ፊኩም የኛ አይደለም። አንስታችሁ ከራሳችሁ ላይ ጣሉት። ግልጽ ይሄ የተለመደ ነገር አንቺ አንቺ የሚባል ነገር ግልጽ አንቺ እንትና እየተባለ ሰው ግራ የሚያጋባ ሁኔታ ነው የሚፈጠረው። ስለዚህ በተቻለ መጠን ይሄ አንዳንድ ጊዜ ይለመድና በቃ ከኛ ጋር አብሮ ይሄዳል። እኔ የሰማሁበት አጋጣሚ ትልቅ ፕሮግራም ላይ ትልቅ ኡስታዞች ናቸው የተለመደውን እንትን ይዘው መድረክ ላይ ነው እና አንቺ ሲባል ሰው ምናምን የሆነ ይፈልጋል። ምክንያቱም ትልልቅ ኡስታዞች ናቸው። ይሄ ከየት ነው የመጣው? መንገድ ላይ የተለመደ ሰፈር ውስጥ አረ ይሄ የለም። አሪጃ አሪጃ አንዲሳ አንዲሳ አንቺ ምናምን የሚባል ነገር የለም ማለት ነው። وقال عليه الصلاة والسلام لا تباغضوا አትጠላሉ ወላ ተዳበሩ ጀርባ ለጀርባ አትሰጣጠጡ ገብቶቻል ጀርባ ለጀርባ አትሰጣጡ ሌላ ወላ ተናጀሹ ተናጁስ አታድርጉ ተናጁስ ማለት ምን ማለት እንደሆነ ማጭሩ ላስረዳችሁ አንዱ እየሰጠ እየተሻሻጡ እየተነጋገዱ ሳለ ማጫረት የሚባል ነገር አለ ላትገዛ ማለት አሁን ምሳሌ ከአንቺ ጋር ቁማለች አንቺ ጋር ቁማለች። ጓደኛሽ ነች። አንቺ የሸጥሽ ሳለ አንዷ አመታችና ስንት ነው አለችሽ። አስር ብር አልሸጥ። የአንቺ ጓደኛ ደግሞ እዛ ከአንቺ ጋር ቆማ ነበር። ኧረ አስር ብር ነው ሸጩ፣ እኔ አስራ ሁለት ብር ገዛሻለሁ። ኧረ አንቺ አትሽጪ፣ በጣም እኮ ነው ርካሽ እየሸጥሽ ነው አለችው። ልትገዛ እኮ አይደለም ልታዋደድ ነው። ያቺ ደግሞ ይህንን ስትሰማ እኔ አስራ ሶስት ብር ገዛለሁ ትላለች። ስንት ብር አስጨመረቻት? አስር ብር የሚሸጠውን ሶስት ብር አስጨመረቻት። ግልጽ ነው። ተናጁሽ ማለት ነው። ማጫረት ይባላል። ግን ያው ስያሜው ብዙም ባያጠግብም ያ ይመስላል። ወላ የቢዕ ባዕዱኩም አላ በይ ባዕድ ወላ የቢዕ አይሽጥ ባዕዱኩም ከፊላችሁ አላ በይ ባዕድ በከፊሉ ሽያጭ ላይ አይሽጥ። ወኩኑ ሁኑ ዒባደላህ እናንተ የአላህ ባሪያዎች ኢኽዋና ወንድማማቾች ሁኑ። ሌላኛው احترامهم እነሱም ማክበር አለብን ወንድሞቻችንን ይው ያሉን ነቢዩ አለይሂ ሰላቱ ወኩኑ ኢባደላህ ኢኽዋና ነው ወንድማማቾች ሁኑ ነው የተባሉ ትክክለኛ ወንድማማቾች ልንሆን ይገባል ማለት ነው የውሸት ፎርጂ ልንሆን አይገባም አንዳንዴ ከነፍስ አስበልጠ ትወዳለህ አትወድም ራስን እስኪ እውነተኛ ወንድማማችነት ይሄ ነው የሚታየው ሰሃቦች ጋር ታይቷል ማለት ነው ሌላኛው ማለት ነው ኢሕትራሙሁም እነሱ ማክበር ወተውቂሩ ያው እሱም ኢሕትራምና ተውቂር ተመሳሳይ ነው።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 ህዝቦች ላይ አያላግጡ አያሹፉ ይላል። ቀውም የሚለውን አንዳንድ ሙፈሲሮች ሪጃል ይላሉ። የሚቀጥለው ሴቶች ስላሉ ማለት ነው። ወንዶች በወንዶች ላይ አያሽፉ ይላል። ወይም ደግሞ ቀጥታው ትርጉሙ ከፊል ህዝቦች በከፊሉ ላይ ምን አሉ? አያሹፉ አያላግጡ። አሳ አየኩኑ ኸይረን ሚንሁም እነሱ ከነሱ የተሻሉ ሊሆኑ ይችላሉ። አሳ ይከጀላል። አየኩን የሆኑ ዘንድ ኸይረን ሚንሁም ከነሱ አንተ የምታሾፍባቸው ከአንተ የበለጡ ሊሆኑ ይችላሉ። ወላ ኒሳኡን አየ ሪጃል ብለው የፈሰሩት ይህንን አይተው ወላ ኒሳኡን የመጀመሪያው ምንድን ነው ማለት ነው ቆም የሚለው ወንድ ብለው ነው የፈሰሩት ማለት ነው ወላ ኒሳኡን ሴቶችም አያሹፉ ሚን ኒሳኢን በሴቶች ላይ አሳ አየኩነ ኸይረን ሚንሁን እነዛም ያሾፉባቸው ሴቶች ከእነሱ የበለጡ ሊሆኑ ይችላሉ የተናቂ አድርገኝ የሚባል ነገር አለ አይደል አንዳንድ ጊዜ ወላ ተልሚዙ አንፉሰኩም በነፍሳችሁ ላይ አታሽሟጡ። ተልሚዝ ማለት ያው ማሽሟጠጥ ግጽዋለ ለምዝ ማድረግ በእነሱ ላይ ወላ ተልሚዙ አንፉሰኩም በነፍሳችሁ ላይ አታሽሟጡ። በና የራስ ነፍስ ነው አይደለ ወንድን ወላ ተናበዙ ቢልአልቃብ በተለያየ ቅጽላ ስም ምን አትበሉ ራስ በራሳችሁ አትወራወሩ። ግልጽ ነው። የተለያየ ተቀጽላ ስም እየተሰጣጣችሁ የማይሆን መጥፎ ነገር ሊሆን አይገባም ማለት ነው። بئس الاسم الفسوق بعد الإيمان بئس الاسم መጥፎ ስም ሆነ ማለት ነው። بئس الاسم መጥፎ ስም ሆነ الفسوق የፍስቅና ስም የፍስቅና ስም መጥፎ ስም ሆነ بعد الإيمان ከምን በኋላ የሚሰጥ ከኢማም በኋላ የሚሰጥ መጥፎ ስያሜ ሆነ። ያንን ለመያዝ አትሽቀዳደም ሁላችሁም ነው። ግልጽ ነው አለ ወመን ለም የቱብ ተውበት ያላደረገ ሰው ፈኡላይከ እነርሱ ሁሙ ዛሊሙን በዳዮች ናቸው። ምክንያቱም ወንድሞቻቸው ምን እያደረጉ ነው? ለምዛር ተናቡስ እ ስለዚህ ነገር ቢእሰል ኢስሙል ፉሱቁ ባዕደል ኢማን ይላል። በቃ የኢማን ስያሜ ነው ማለት ነው። ያ አዩሃ አለዚነ አመኑ እናንተ ያመኑ ባሮች ኢጅተኒቡ ራቁ ከፊረን ሚን ከጥርጣሬ አብዛኛውን ራቁ አንዳንዱ ظن መልካም ሊሆን ይችላል መጠርጠር ጠርጠር ሳትመነጠር የሚባል ነገር አለ አይደል ግን አብዛኛው ከፊረን ሚን ظن ያለው ለዛ ነው ግልጽ ነው አብዛኛውን ጥርጣሬዎች ራቁ ኢነ ባዕض ظን ኢፍ ግልጽ ነው ከጥርጣሬ በኋላ ተከትሎ የሚመጣው አብዛኛው ጊዜ ምንድነው አለ ወንጀል ነው። ሳይታወቅ የሰው ልጆችን ምን ልትል የማይገባ ስያሜ መንደፍ ውስጥ ልትገባ ትችላለ ሰዎች ገና ለገና በአሁን ሰዓት በጥርጣሬ የተለያየ ነገር ውስጥ ይገባሉ። ተሰቁት ሳይኖር ማለት ማረጋገጥ ያስፈልጋል። ወላ ተጀሰሱ ተጀሱስ አታድርጉ። ተጀሱስ ምን ማለት መሰለን መፈላፈል ምናምን ወላ የግተብ ባዕዱኩም ባዕዳ ከፊላችሁ ከፊሉንም ምን አይበል አይማ ማማት ውስጥ መግባት የለባችሁ። አዩሂቡ አሐዱኩም እስቲ ቆይ በእውነት ማማት የሚለውን አልተገነዘባችሁትም እንጂ አዩሂቡ አሐዱኩም አንዳችሁ ይወዳል እንዴ አያእኩለ ለህመ አኺ የወንድሙን ስጋ ብላ ተብሎ ቢቀርብለት ይበላል መይተን የሞቱ አንተ ጀናዛ ቀርቦልህ ወንድም ሞቶ እስቲ የቆረጥክ ብላ ተብለህ ያው እንደፈለክ ማለት ነው። ግልጽ ነው። ሚጥሚጣም ቀርቦልን የሚሆን እየቆረጥክ ብላ ብትባል ትበላለህ እ ይበላል። ለዛውም ሞቶ እኮ ነው የተባለ። አረ ኖሮም ማትበላ እንኳን ሰውየው ሞቶ አይደለም ጀናዛ መይታ ፈከሪህቱሙ ምን ትላላችሁ? ትጠሉታላችሁ። ማማትንም እንደዚሁ ጥሉት እንጂ ወተቁላህ አላህን ፍሩ። ኢነላህ ተዋቡ ረሒም አላህ ስብሓነሁ ወተዓላ ምንድነው አለ ይቅር ባይና ነው ይላል طيب ስለዚህ እውነተኛ ሙእሚን ወንድም ማለት አሁን እንደተጠቀሰው ጥንቃቄ የሚያደርግ ነው እንጂ ዝም ብሎ በዘፈቀደ የሚጓዝ ግሳንግስ አይደለም ማለት ነው ሌላኛው أن يكون معهم في حال العسر واليسر والشدة والرخاء أن يكون ليون يقبل معهم كالنسوغا في حال العسر እንደው ጊዜ አብሯቸው ሊሆን ይገባል ዑስር ማለት አስቸጋሪ ነገር ሲያጋጥማቸው አብረ ልትሆን ይገባል። የአኼራ ወንድም ይደርሳል በግልድም ይባላል። ሱሪ እንኳን ማጥለቅ ላይ ገና የሚጠብቅ አይደለም። ተግባባል። እቅ ያለውን ነገር አገድሞ ለወንድሙ ይሮጣል ማለት አንተ ግን እሱ የተለያየ ችግር ደረሰበት የለም አንተ ከቦታው መሀል ያግራለን። አብዛኛው ሰው ማለት ነው የሰው ደስታ ላይ ብቻ መገኘት የሚወዳለ ማለት ነው። የችግሩ ጊዜ ግን ይሸሻል ማለት ይሄ አይደለም። አየኩነ መዐሁም ፊ ሐል ልዑስሪ በአስቸጋሪ ሁኔታ ላይ አብሮ ሊኖር ይገባል ወልዩስር እንኳን ለነገሩ አሁን ወንድም ዘመድም እንደዛው ነው በቃ ትንሽ ማለት ነው ችግር ካለበት ዞር ብሎ የማያየለው ግልጽ ነው ሀብታም ግን ዘመዱ ብዙ ነው እ ገብታችኋላ ቅርንጫፉ ብዙ ነው ፊ ሐል ልዑስሪ ወልዩስር በአስቸጋሪም በገርም ጊዜ አብረ ልትሆን ወሽዳ ሽዳ ነው አጣብቂኝ ሲከ ይገባ ወረኻ ደስታውን اهل النفاق በተቃረነ መልኩ የኒፋቅ ባለቤቶችን በተቃረነ መልኩ እነ ሙናፊቆችስ እንዴት ናቸው ከተባለ የኩኑነ ማዕል ሙእሚኒን ከአማኞች ጋር ይሆናሉ ፊ ዩስር በዩስር ጊዜ በቃ ትንሽ ነገር ከታየ ከአማኞች ጋር አብሮ ምናምን ይላል ያውደለድላሉ እጽና አውደላ ይሆናሉ ወረኻ በደስታ ጊዜ ወየተኸለውነ አንሁም ከነሱ ደግሞ ይርቃሉ መቼ ፊ ሀል ሽዳ አስቸጋሪ ነገር ሲመጣ ኧረ ምናምን ይላል ባርክን የለውበትም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 ፈኢን ካነ ለኩም ፈትሑን ለእናንተ ነስር ካለ አሉ ነስር ቢያጋጥማችሁ ነስር ቢኖራችሁ ሚንላህ ከአላህ የሆነ ቃሉ ብለላል አለም ነኩም ማዕኩም ከእናንተ ጋር አልነበርም እንዴ ምናምን አትርሱን እንጂ ምናምን አስታውሱን ይላሉ ከእናንተ ጋር አብረን እኮ ነበርን ብለው ይላሉ ማለት ነው ወኢን ካነ ልልካፊሪና ለነዛ ከአዲያኖች ደግሞ ካላቸው ነሲቡን ምን ድርሻ ካላቸው ደና አድርገው ሙእሚኖችን ቀመስ ሲያደርጓቸው ማለት ነው። በምን በጉዳት ማለት ነው። ሙእሚኖችን በቃ ፈተና ውስጥ የከተቷቸው ጊዜ አስቸጋሪ ጊዜ ማለት ነው። ሽንፈት ሲደርስባቸው ቃሉ ብሎ ይላሉ። የት ሄዳሉ ደግሞ የት ሄዳሉ? ወደ ኩፋሮች ይሄዱና አለም ነስተሑዝ አለይኩም እናንተን ያኔ ያኔ የጠበቅናችሁ ነበር ታስታውሳላችሁ ነው አለም ነስተሕዊዝ አለይኩም ማለት በእናንተ ላይ አልተሾምንም ይላሉ استحوذ عليهم الشيطان ይላል استحوذ ማለት ተሾመ ማለት አለም ነስተህዊዝ አለይኩም ረሳችሁን እንዴ በእናንተ ላይ እኮ እኛ ያኔ የተሾምን ነበር ያኔ ያሸንፈናችሁ ነበር ታሳብሳላችሁ ወነምናዕኩም ሚን አልሙእሚኒን ከአማኞች ደግሞ ያኔ ስንከላከልላችሁ እኮ ነበር ከእነሱ ጋር ሆነን እንዳያደርሱባችሁ ክፋት የራሳችን ጥረት ስናረግ ነበረ ብሎ ይላል ገብቷቸዋል ሴቶች አልነስተህዊዝ አለይኩም ማለት ነው በእናንተ ላይ አልተሾምንም ያኔ በቃ ነበረን የበላይነት ነው ከዛ ደግሞ ከአማኞች እንከለክልላችሁ ነበር እንዳይደርስባችሁ መጥፎ ፈላሁ አላህ እኮ የሕኩሙ ይፈርዳል በይነኩም በእናንተ በመካከላቸው መልቂያ ነው የትንሣኤ ቀን ፈራ ይህን አቂቃ የሚፈርደው አላህ ሙናፊቆች እንደዚህ ተገለባባጭ ናቸው ስብሓንላህ ወለን የጅዓል አላሁ ልልካፊሪን አለ ሰቢላ አላህ ስብሓን ወተዓላ ለካህዲያኖች አላደረገም በአማኞች ላይ ሰቢል አለም መንገድ ምንም የለም እነሱ ላይ ጉዳን ለማድረስ ነስ የለም ስለዚህ እንዲህ አይነት ተገለባባጭ መሆን የለብንም እስስት ልንሆን አይገባም ጸባያችን ማለት ነው ሁሌም ከወንድሞቻችን ጎን ምን ማለት አለብን መቆማለን ብዙ ጊዜ ደግሞ ሰው የሚያራርቀው ነገር ምንድነው ምን ይዤ ምን የሚባል ነገር የለም ግልጸዋል ካለ አድርግ ከሌለ ያውቃል ምን ትጨናነቃለህ ሚስኪን ከሆንክ ጓደኛ አቅም እንዴ ያውቃል እኮ አንተ ዝም ብለህ ትጨናነቃለህ። ዝም ብለህ አትሄድ። ሰላም አለይኩም እንዴት ነው ተሻለው ታመመ ግልጽ የዚያራም ጊዜ እንኳን አደረሰ። የሌለን እንደውም ለመምሰል ሞክር። ይሄ እንደውም አይቻልም። ትብድር ተግጠ ተጋግጠ ተበድረ የሆነ ነገር ይዘ ሰዎች ምን ይዘዋል እንዴ? ይሄ ሊደገፍ አይደለም በሸሪዓ ካለ አይደል ከሌለ የለም በቃ ከሌለ ሄደ ሰላም አለይኩም እንዴት ናቸው ካላስ እሱ የለውም እንጂ አንተ ይመስላልኝ እሱ የለውም እንጂ ሰው ጠያቂ ግጻሉ ስለሌለው ነው እንጂ እንደው በቃ በአቅሙ ነው የምትባል ስለዚህ እንዲህ አይነት ነገር በሌለን ነገር ለመምሰል አሞክር ሌላኛው ዚያረቱሁም ወመሐበቱ ዚያረቱሁም መዘየር ወመሐበቱ ልልትቃ ቢህም ከእነሱ ጋር ደግሞ ለመገናኘት መውደድ ከወንድሞቻችን ጋር መገናኘት መውደድ አለብን። ቢህ ጥሩ ከሆነ እኮ ማንኛውም ሰው ተወዷል አይደል? ከእሱ ጋር መገናኘት አዎ፣ ወልጅቲማዕ መዐሁ ጋር መሰብ። ይሄ አሁን ከአማኞች ጋር ነው። መጥፎ ጎዳና ውስጥ የምከትሽ ማለት ነው። ወደ አረን ቆኖ የሚባለው ማጡ ውስጥ ይዛሽ የምትሄድ ጓደኛ ከሆነች በደንብ ራቂያት። ግን እንደዚህ በቃ ኼር ነገር እንድሰሩ የሚገፋፏችሁን የመሳሰሉ አሉ። ወይም ደግሞ እነሱን ሄዳችሁ ብትመክሯቸው የሚመለሱ ጓደኞች ካሏችሁ ግልጽ ነው አለ ስትሄዱ እንዴት ናችሁ? አብሽር። ይሄ እኮ የተብሊግ ስራ አይደለም። እሺ ሌሎ ሰውን መዘየር አንዳንዱ የተብሊግ ስራ ያደርገዋል አይደለም። እኛ የኛ የአህሉ ሱና ስራ ነው። እሺ ሌሎ ሰዎች ሲቀሩ መዘየር፣ እንዴት ናችሁ? ምነው ማስታወስ وفي الحديث القدسي بحديث القدسي إليه يتذكر نقر الله وجبت محبتي للمتزاورين الله من على للمتزاورين فيا يعني وديتا وجبت وجبت ما جدونش بك اي تركاكتش ونش بما الليل ሊልሙተዛዊሪነ ፊየ ለእኔ ብሎ ምን የሚሉ የሚዘያየው وفي الحديث آخر بل إلى حديث تقمو أن رجلا عند سو ዛረ አኸለሁ ለሱ ያለውን ወንድሙን ሄዶ ዘየረ ፊላህ ለማን ብሎ ነው የዘየረው ለአላህ ብሎ ፈአርሰደ አላሁ ዐላ መድረጀቲህ ፈአርሰደ አላህ አላህ አዓደ ማለት ነው። አርሰደ ማለት አዓድ አዘጋጀለት። አላ مدرجته على طريقه በመንገዱ ላይ ملكا። ምን አዘጋጀለት? መልአክን فسأله ያ መልአክ ጠየቀው፣ أين تريد ወዴት ነው የምትፈልግ አለው። قال أزور أخا لي في الله ለአላህ ያለኝን ወንድሜን ሄጄ ልዘየር ነው አለው ለመልአኩ ቃለ ሀለከ ለከ ዐለይህ ሚን ኒዕመቲን ከሱ የምትፈልገው ጸጋ አለ እንዴ? ጸጋ የሚሰጥ ጸጋ ጥቅም ማለት ነው። ተሩቡሃ አለይህ ከሱ የምትከጅለው ተፍተቂር ከሱ የምትከጅለው አለ እንዴ? ቃለ ላ አረ የለኝ ምንም ከጅለው ነገር ገይረ አኒ አሕበብቱሁ ፊላህ ሲቀርኔ ለአላህ ብዬ የምወደው ስሆን እንጂ ሌላ የለም ለአላህ ብዬ ስለምወደው ነው አለ ቃለ ፈኢኒ ረሱሉላህ እኔ የአላህ መልእክተኛ ነኝ ኢለይከ ወደ አንተ ቢአነ አላህ ቀድ አሐበከ አላህ እኮ አንተ ምን ብለዋል ወዶሃል ከማ አሕበብተሁ ፊህ ለሱ ብለ ምን እንዳልክ ምን እንዳልከው እንደወደድከው ለአላህ ብለ ገባል الثامن ስምንተኛው احترام حقوقهم የወንድሞቻችንን ሐቅ ምን ማለት አለብን? ማክበር አለብን። ኢሕትራሙ ሕቁቅህም የወንድሞቻችንን ሐቅ ምን ይገባል? ልናከብር ይገባል። ፈላ የቢዕ አላ በይዕህም በእነሱ ሽያጭ ላይ ምን ማለት የለበትም መሸጥ የለበትም። በእነሱ ሽያጭ ላይ አትሽጥ። ወላ የሱሙ አላ ሰውሚህም በእነሱ እቃ ማቅረብ ላይ እቃ አታቅርብ። በእነሱ እቃ ማቅረብ ላይ እቃ አታቅርብ። ግልጽ እነሱ ሊሸጡ የሆነን እቃ ካቀረቡ አንተም ደግሞ ይኸው የኔም ብለህ እቃ አታቅርብ። ወላ የኽጡብ ወላ የኽጡብ ዐላ ወላ የኽጡብ የኽጢብ ወላ የኽጢብ አይኸጥብ ነው አይጫ አላ ኺጥበቲሂም በወንድሞቹ ማጨት ላይ አይጫ ሄዳ እሷን እንደጠየቋት አውቋል ሄዶ ቤተሰብን ቤተሰብን ጠየቀ ወይም እናቱን ወይ አባቱን ላከ ምን ብሎ ልጄ ለልጃችሁ የሚል ማለት ወይም ሽማግሌ ላከ ማለት ነው። በቃ ታጨች ልጅቷ። እሷ መታጨቷን እያወቅ አንተ ሽማግሌ ልትልክ አይገባም። ሀሳቧን ልትቀየር ትችላለች። አይታወቅም አይደል? አይቻልም። በቃ ምክንያቱም አንተ ምሳሌ ገንዘብ አለኝ ባክ የት ትደርሳለች? እዛ እሺ ብላ ነበረ ያው ገንዘብ ምናምን ስታይ ደግሞ ሀሳቧን ቀይራ አብሽር በቃቶ ለአንድ ሺህ ብያለሁ መንግዳቶች ለዛኛው ምን ይባላል? ገና ልጅ ነች፣ ተማሪ ነች ምናምን ይባላል ማለት ነው። እሺ ብለዋል እኮ መጀመሪያ። ታዲያውን ትምህርት ጨርሳ ነው እንዴ? እሺ ለዚህ ያሉት ለሰው እንዲህ አይነት ነገሮች ስላሉ ነው እ ሰዎች ኢማን አለው ይላሉ። እንደዚያ ሁለቱን አጣምሮ ኢማን አለው ይላሉ። ኢማን አለው ሲሉ ማለት አንተ በአፍና በእጅ የሚሉትን ያው እያየህ ማለት እንዲህ አይነት ቤተሰቦች አሉ ገጽ ነው ስለዚህ አላየህ አንተ ጓደኝ ግን እሷ እምቢቷን ከገለጸች ግን ታጨች ማለት አለ እምቢ አለች አንተ ያንን እምቢ ካለች በኋላ ሄደ አይን ያጭቻቻለው ማለት አይችልም እሱ እሷ እምቢ ካለች ያንን አጣርተ አንተ እምቢ ማለቷን ያው እንግዲህ ማጨት ትችላለህ ማለት ነው ወላ የተዓረድ ሊማ ሰበቁ ወላ የተዓረድ ምን ሊል አይገባም ሊጋረጥ አይገባም ሊማ ሰበቁ ኢለይሂ እነሱ ለቀደሙት ነገር እሱ ሊጋረጥ አይገባም እዛ ቀድሞ ጋሬጣ መሆን የለበትም ሚነል ሙባሐቲ ከተፈቀዱ ነገሮች ላይ ገብታችኋል የተዓረድ ገብታችኋል እሱ ቀድሞ እዛ ጋሬጣ መሆን የለበትም አማርኛ መሰለኝ ጋሬጣ ቃለ ሰለላሁ ዐለይሂ ወሰለም ነቢይ ዐለይሂ ሰላቱ ወሰላም ጋዜጣ አይደለም قال صلى الله عليه وسلم لا يبيع الرجل على بيع اخيه عند سو بوندمو شياچ لي من አይበል አይሽጥ ولا يخطب على خطبتي خطبته በሱ ማጨት ላይም አይጫ ታጭታ ስታበቃ አንተ ለሁለተኛ ጊዜ ሄዳ አትጫ ማጨት የሚባለው አማርኛ ሲገለጽ ይከብዳል وفي روايه ወላ የሲም አላ ሰውሚሂ በሱ ሰውም ላይ ደግሞ ሰውምን አያምጣ። ምን ማለት ነው? እቃ ማቅረብ ላይ እቃ አቅራቢ ሆነ አረ አንተም እቃ ይኸው የኔም ይኸው የኔም ብለህ አትበል ማለት እሱ እያሳየ ነው አይደል? አንተ ሄደህ ምን የኔም ምናምን ትላለህ። ይጨርስ ያ አገላቱ እስቲ አንተም ይበል። ስለዚህ እረጋ በል ማለት ነው። አሪፍቁ ሌላኛው ማዘን አለብን ቢዱዓፋኢም ለደካሞች ወላሂ እኔ ሐቂቀተን እንደ ወላሂ ይሄ ርዕስን ባይመጣ ነሲሃ ነሲሃ አለይኩም አለይኩም ብዬ የምሰጣችሁ ነገር እንደ በጣም ልትወዱና ልታዝኑ ጓደኛ ልታረጓቸው ከሚገቡ ሰዎች ውስጥ ማንም መሳኪን ዱዓፋ ምጽዋል ግልጽ ነው ለምንድን ነው በዚህ ላይ እንደው አጥብቄ ነሲሃ የምሰጣችሁ ወላሂ ሐታ ነቢዩ አለይሂ ሰላቱ ወሰላም እንደዚህ ነበሩ ባህሪያቸው ማለት እኛ ብዙ ጊዜ ለሚስኪኖች ለዱዓፋዎች ስናዘን አላህ ለኛ ምን ያዝነው ያዝንልናል አይደል ይህንን የምንፈልገው ረሕማ ላለው ሁሉም ያጀረግዳል እንደዚህ አትሁን ለሌላቸው ሰዎች ነው ማዘን ያለብን አለይኩም ቢላሂ አለይኩም አሪፍኩ ቢዱዓፋኢሂም ለደካሞች ማዘን كما قال النبي صلى الله عليه وسلم ليس منا من لم من لم يوقر كبيرنا ከኛ አይደለም አሉ ነቢ አለይሂ ሰላቱ ሰላም መን ለም ይወቅር ከቢራና ታላላቆቻችንን ያላከበረ ወየርሐሙ ሰጊረና ለትናንሾቻችን ደግሞ ያላዘነ ወቃለ አለይሂ ሰላት ወሰላም ሀል ትንሰሩን አሉ ነቢዩ ትረዳላችሁ እንዴ ለመሆኑ ወቱርዘቁን ሲሳይስ ትሰጣላችሁ እንዴ ኢላ ቢዱዓፋኢኩም በደካሞቻችሁ እንጂ አላህ ደካሞቻችሁን ደካም በመካከላችሁ ያሉትን ደካሞች እያየ ነው እናንተ ምን የሚላችሁ የሚረዝቃችሁ የሚረዳችሁ ነው ገብታችኋል ስለዚህ እንደዚህ አይነት ልናዝን ይገባል وقال تعالى واصبر نفسك ነፍስህን አስታግስ አለ ለነቢይ አለይሂ ሰላቱ ወሰላም ነው አላህ ስብሓነሁ ወተዓላ ምን የሚለው ነሲሃ የሚሰጠው ምክርን የሚለግሰው ምን አለ ወስቢር ነፍሰክ ነፍስህን አስታግስ አለ አላህ مع الذين ከነዚያ የድዑነ ረበሁም ጌታቸውን ከሚጠሩት ቢልገዳቲ በጠዋትም እማለዳ ላይ ማለት ወላ አሽይ አመሻሽ ላይ እጌታቸውን ከሚላመኑት ጋር አብረውን አላቸው። ዩሪዱነ ወጅሃሁ የእሱን ፊት ፈልገው ወላ ተዕዱ አይናክ አይና ይሸጋገር አኑም ከነሱ ቱሪዱ ዚነት ልሐያት ዱንያ የዱንያን ጌጥ ፈልገ ሽልማት ፈልገ ወዳላቸው ምናምን ጥቅም ወዳለበት አታማተር ከነዛ ከሚስኪኖች ጋር አሁን በማለት አላህ ተራ ቢላል ምጥማ ይመስል ሌላ ማን ይህንን በተመለከተ ሰልማን አልፋሪሲ አረ እኔ የመሳሰሉትን የተመለከተ ነው የወረደው ማለት ነው አዱዓው ለሁም ሌላኛው ለወንድሞቻችን ምን ማድረግ አለብን ዱዓ ማድረግ አለብን ስንቶቻችን እስቲ በረመዳን ሙስተጃብ በሚሆንበት ጊዜ ወንድሞቻችንን አስተውሰናል ራሳችንን ጠይቅ። ግልጽ ነው። ነገሩ አንዳንዱ ነፍሱንም የሚረሳ አለ ማለት ነው። ግልጽ ነው አለ። ግን ትክክለኛ አማኝ ወንድሞችን አይረሳም ማለት ነው። አድዋው ለሁም ወልእስትግፋሩ ለሁም ለእነሱ ምህረት ማድረግ ማለት ነው። ምህረትን መለመን ከአላህ ማለት ነው። ቃለ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል واستغفر لذنبك وللمؤمنين والمؤمنات واستغفر ምህረት ጠይቅ ሊዘንቢክ ለወንጀልህ ወልልሙእሚኒና ወልሙእሚናት ለአማኝ ወንዶችም ለሴቶችም ምህረትን ጠይቅ በማለት አላህ ስብሓነ ወተዓላ ነቢ አለይሂ ሰላቱ ሰላም ነግሯቸዋል ማለት ነው ባለፈው እንዳየነው ደግሞ ወለዚነ ጃኡ ሚን ባዕድህም የቁሉነ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ትላንት ያየነው ነው ተንቢህ ማነቃቂያ ይላል ተንቢህ ምን ማነቃቂያ እዚህ ጋር ቆም ብለን ልናየው የሚገባ ቁም ነገር አለን ይለን አማ ቀውሉሁ ተዓላ የአላህ ስብሓነ ወተዓላ ንግግርማ ሰዎች እንግዲህ በተሳሳተ አረዳድ እንዳይረዱት ፈልገው ነው ማ ሼኹ ግልጽ ነው ያስቀመጡት لا ينهاكم الله عن الذين لم يقاتلوكم في الدين في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين ይህንን የቁርአን አንቀጽ ሰዎች በተሳሳተ አረዳድ እንዳይረዱ አላህ ላ የንሃኩም አላህ አይከለክላችሁም አን ለዚነ እነዚያ ለም ዩቃትሉኩም ያልተጋደሏችሁም ፊዲኒ በእምነት ወለም ዩኽሪጁኩም ሚን ዲያሪኩም ከሀገራችሁም ያላስወጧችሁም የሆኑትን ካዲያኖች አንተበሩሁም መልካም ብትውልላቸው ወቱቅሲጡ ኢለይ ወደ እነሱ ፍትህን ብታሰፍኑ ፍትህን ብታደርጉ الله من يلاتشو أي كلكلاتشو كفار بيون واس إن الله يحب المقسطين الله النزاف تاوي وجن من يلات يودد يميلون فمعناه معناه قالوا أن من كف أذاه أذاوني سبسب اللي هنا كافر من الكفار كمن ككفار أذاون سبسب اللي አንተ ላይ መጥፎ ነገር አላደረሰብህ ፈለም ዩቃትል ሙስሊሚን ሙስሊሞችን ምን አላለም አልተጋደልም ወለም ዩኽሪጁሁም ሚን ዲያሪሂም ከሀገራቸው ምን አላላቸው አላስወጣቸውም فإن المسلمين يقابلون ذلك ሙስሊሞች እኮ ዩቃቢሉነ ሙቃበላ ያደርጋሉ ሙቃበላ ማለት ነው ብድር መላሽ ይሆናሉ በላ ቢሙካፋአቲሂ ብድር በመመለስ ማለት ዩቃቢሉ ማለት ለነሱ አጸፋ ይመልሳሉ አጸፋ ይመልሳሉ ቢሙካፋአቲሂ ብድር በመመለስ ቢልህሳን ካፊር ሆኖ እነዚህ ካደረጉልህ አንተ ከሀገር ካላስወጡ መልካም ዋሉልህ ጥሩ ጥሩ ነገር ያደረጉልህ አንተ አጸፋ የምትመልሰው ብድር የምትመልሰው መልካም እየዋልክ ፍትህ እያደረክላቸው ፊት ተአሙል ዱነዊ በምን ዙሪያ ላይ በዱንያ በመኗኗር ዙሪያ ላይ አንዳንድ ጊዜ ከሚበላ ከሚጠጣም ይዘህላቸው ልትሄድ ትችላለህ። ግልጽ ነው። ወላ ዩሂቡ ወላ ዩሂቡነሁ ቢቁሉቢም ግን በልቦቻችሁ እንዳትሏቸው እንዳትወድ ከልብ እንዳትወድ በብር ውደድ በጥቅም ምናምን ነገር አድርግላቸው፣ በልብ ግን የእነሱ ውዴታ እንዳይገባ። ሊአነ አላህ ቃለ አንተበሩሁም ወቱቅሲጡ ኢለይህም መልካም ብትውልላቸው ፍትህ ብታደርጉ ነው ያለው እንጂ ብትወዷቸው ብላ አላለም። ወለም የቁል ተዋሉሁም ተወዳጇቸው፣ ወቱሂቡ ነው ብትወዷቸው አላለም። መወዳጀትና መወዳ ይቻል፣ ግን መልካም ማድረግ ጥሩ ነገር ማድረግ ይቻላል። ይሄ ከመወዳጀት ጋር ምንም የሚያያይዘው እንድምታ የለም። ونظير هذا የዚህ መሰል قوله تعالى አላህ سبحانه وتعالى ንግግር ያል في الوالدين وإن جاهداك على أن تشرك بي እንግዲህ እናት አባት ወልደው አሳድገው ለጥሩ ማዕረግ ደረጃ አድርሰዋል። ካፊር ሆኑ ምሳሌ አንተን ደግሞ ሂዳያ ሰጠው ሙስሊሞች እና እነሱ ኩፍር ላይም ቢሆኑ وإن جاهداك على أن تشرك بي በእኔ እንድታጋራ ትግል ቢያደርጉ ቢታገሉት ማ ለይሰ ለከ ቢሂ ዒልሙ በሱ እውቀት በሌለ ነገር فلا تطعهما ምን አትበላቸው እውቀት በሌለ ማለት ያው በቃ በዛ ነገር ላይ ትክክለኛውን አይሆን ማለት ነው እነሱ ያመጡትን ነገር ማለት ነው ፈላ ቱጢዑሁማ አትታዘዛቸው ወሳሂቡሁማ ከእነሱ ጋር ተጎዳኛቸው ፊት ዱንያ በዱንያ ማዕሩፋ በል በመልካም ተጓደኛቸው ወተቢዕ ተከተል ሰቢለ መን አናበ ኢለየ ወደ እኔ የተመለሰን ሰው መንገድ ተከተል እነሱ እንዳትከተል ምክንያቱም ወደማታውቀው ጎዳና ይወስዱና ጥፋት ላይ ምን ይለዋል? ይነግሯል። ስለዚህ ለእናትና ለአባቶቻችን እንዲሆኑ ኩፍር ላይ ካሉ በዱንያ ጉዳይ መልካም እንላለን፣ በአኼራ ጉዳይ ግን መወዳጀት የሚባል ነገር የለም። ወቀድ ጃአትሙ አስማዕ وقد جاءت መጣች። እሙ አስማ እሙ አስማ መጣች። እሙ አስማ ማለት የአስማ እናታ ኢለይሃ ወደ እሷ ተጥሉቡ ሲለታ ዝምድናን ለመቀጠል ብላ ሲለቲሃ ወየ ካፊራ እሷ የመጣችው ምን ሆና ነው? ካፊራ ሆና ዝምድናን ለመቀጠል መጣች አስማ ዘንድ استأذنت أسماء رسول الله صلى الله ነቢዩ አለይሂ ሰላቱ ወሰላምን አስፈቀደች አስማ። እንዴት ነው እናቴን ዝምድና ልቀጥል ከእሷ ጋር እንዴት ነው አለች። ቢዛሊክ ፈቃለ ለሃ ነቢዩ ብሎ አሉ ሲሊ ዑመኪ እናትሽን ቀጥያት ዝምድናዋን ቀጥ በመልካም በአኼራ ጉዳይ ላይ ያው በዲን ጉዳይ ነው እንጂ መልካም ብትይላት ችግር የለው እሷማ ቤቷን ማስገባት አልፈለገችም ነበር አስማ ነው وقد قال تعالى الله سبحانه وتعالى بالوالي وقد قال الله تعالى لا تجدوا قوما يؤمنون بالله واليوم الآخر يوادون من حاد الله من حاد الله ورسوله ولو كانوا آباءهم أو أبناءهم أو إخوانهم أو إخوانهم أو عشيرتهم أولئك كتب في قلوبهم الإيمان وأيدهم بروح منه ويدخلهم جنات تجري من تحتها الأنهار خالدين فيها رضي الله عنهم وردوا عنه أولئك حزب الله ألا إن حزب الله هم المفلحون فالصلة زمدنا مكتب والمكافأة ብድር መላሽ መሆን አዱነዊያ ዱንያዊ በሆነ ነገር ብድር መላሽ መሆን ሸይኡን አንዳች ነገር ዝምድና መቀጠል ብድር መላሽ መሆን አንዳችን አንድ አንድ ራሱን የቻለ ነገር ነው ወልመወደቱ ሸይኡን አኸር መውደድ ደግሞ ሌላ ነገር ነው ገብታችሁ አትቀላቅሉት ነው ብድር መልስ ዝምድና ቀጥል ስትባል መውደድ ውስጥ እንዳገባ ግልጽ ነው ሁለቱም የተለያዩ ነገሮች ናቸው እያለ ነው ሊአነ ምክንያቱ ፍሲለቲ ዝምድናን በመቀጠል ውስጥ ወሑስን ልሙዓመለቲ ከእነሱ ጋር ያለንን መኗኗር መልካም ማድረግ ተርጊበን ሊልካፊሪን ከሃዲያንን ለማስከጀል ነው ፊል ኢስላም ምን እንዲ እንዲሰል ፈሁማ እነሱ من وسائل الدعوة ከዳዕዋ وسائل ናቸው وسائل ማለት ማለት መዳረሻ ወይም ታክቲክ ውስጥ ይመደባል መዳረሻ ወይም ታክቲክ ነው አንተ ለነሱ ጥረት ምንድን ነው መልካም ስትውልላቸው ጥሩ ስታደርግላቸው ለእስልምና ያላቸው ቦታ ምን ሊል ይችላል? ከፍ ያለ ቦታ ኖሯቸው በቃ እስልምና ሊቀበሉ ይችላሉ ማለት ነዋ። لأن في السيلة وحسن الماء ترغيبا للكافر الإسلام وهما من وسائل الدعوة ናቸው بخلاف المودة በመውደድ በተቃረነ መልኩ ወልሙዋላት መወዳጀትንም በተቃረነ መልኩ ፈሁማ እነሱ የዱላኒ አላ ኢቅራር ልካፊር የዱላኒ ያመላክታሉ አላ ኢቅራር ልካፊር አንድ ካፊር እንዲያረጋግጥ ያደርገዋል ምን ስንልኛ እኛ እነሱን ስንወድ ምን ስንል ካፊሩ ምን ውስጥ ይገባል? ማረጋገጥ ውስጥ ይገባል። አላማሁ አለይህ እሱ ባለበት ነገር አሀ ያለውበት መንገድ ጥሩ ነው ማለት ነው፣ እነሱ ይወድዱኝ እያለ ይላል። ወሪባ አንሁ ከሱ መውደድ ውስጥ ይገባል ያለበትን ጎዳና። ወዛሊከ ዩሰቢቡ አደመ ዳዕወቲ ይህ ደግሞ ዩሰቢብ ሰበብ ይሆናል አደሙ ዳዕወቲህ ለሱ ጥሪ ማድረግም ማስወገድ ላይ ኢለል ኢስላሚ ወደ እስልምና ማለት ነው። وكذلك እንደዚሁም አሉ ሙአሊፉ ተሕሪሙ ሙዋላቱል ኩፋሪ ካፊሮችን መወዳጀት ሐራም ነው ሲባል ደግሞ አንዳንዱ የባሰበታል። ይሄ ደግሞ ጥራዝ ነጠቅ አካሄድ ይሄዳል። ምኑ ነው ጥራዝ ነጠቅ ከተባለ ላ ያዕኒ እንዲህ ማለት ኩፋሮችን መወዳጀት አይቻልም ሲባል ታህሪሙ ተዓሙል ማዓሁም ከነሱ ጋር መሻሻት መነጋገድ አይቻልም ብሎ ይላል። ኧረ ከካፊር መግዛት አይቻልም ይላል። ሁክም መስጠትና ከካፊር አለመግዛት ይለያያል። እኔ አሁንም የምደግፋችሁ አካባቢያችሁ ላይ ሙስሊም ካለ ከሙስሊም ገዙ። ገልጸ ሙስሊም ወንድሞቻችሁን እየረዳችሁ ስለሆነ ማለት ነው። ግን አራም ነው ማለት ነው ግን አይደለም። ሐራም ማድረግና ይለ ተህሪሙ ተዓሙል ማአሁም ቢትጃረቲ በንግድ المباحة የተፈቀደውን እንደው ሐራም የሚያደርግ አለ واستيراد ማምጣትም አይቻልም ይላል البضائع እቃም ማምጣት ስቲራድ ማለት ማምጣት ማለት ነው እሺ ምንድነው የሚባለው import እሺ import ማድረግ البضائع እቃዎችን المصنوعات የተሰሩ የተፈበረኩ እቃዎችን النافعة የተጠቀሙ ጠቃሚ የሆኑ እቃዎችን ከካፊሮች ሀገር import ማድረግ አይቻልም ይላል። ወልስቲፋደቱ ሚን ኺብራቲ ከነሱ ችሎታ መጠቀምም አይቻልም ይላል። ከነሱ እውቀት ችሎታ መጠቀም አይቻልም ይላል። ወሙፍተራዓቲ አዳዲስ ግኝቶችን መጠቀምም አይቻልም ይላል። ሳይንስ ግኝቶች ግልጽ ነው። ሙፍተራዓት ማለት አዳዲስ ግኝቶች ኽብራት ማለት ችሎታ فالنبي صلى الله عليه وسلم ነቢ عليه الصلاه والسلام استاجر ነብዩ ቀጥረዋል። ምን ለምንድን አይቻልም? ነብዩ ቀጥረዋል። ኢብኑ ኡረይቂጥን ቀጥረውታል። አለይቲ ለምን ሊየዱለው አለ ጠሪቅ መንገድን ያመላክታቸው ዘንድ ወሆ ካፍር እሱ ለነቢዩ መንገድ መሪ ሲሆን ምንድን ነው ካፍር ነው የምን መንገድን ችሎታ ስላለው واستدان نبي دمو بدر تبدروان من بعد اليهود كفي اليهود وشتا بدر تبدروان لسا بين نمبر بوجه وما زال المسلمون مسلمو چال توقدون يستوريدون البضائع اكاوچن امبورت مادرك والمسموعات تفبركو اكاوچن آه، من الكفار كفاروچ يو امبورت آه، مادرك التوقدون من غير انكارين ያለምንም إنكار ማድረግ أحد من علماء المسلمين ከሙስሊም ዑለማዎች አንድም إنكار ያደረገ የለም። ወሃዛ ይህ እኮ من باب الشراء من ከእነሱ ከመግዛት አንጻር ቢተመኒ በዋጋው እየገዛ ነው። ወለይሰ ለሁም አለይና ፊህ ፈድሉን ወሚን ለምን አንተ በገንዘብ እየገዛ አይደል? ምን ይመጻደቁባል? መመጻደቅ የሚባል የላቸው እንደውም በቃ ሙስሊሞች እኮ ይገዙናል እያሉ እንትን ሊሉ ይገባል። ይሄ ሊመጻደቁ ይገባል ይገባል። ምንም መጻደቁ ትሩፋት ወሚና መመጻደቅ የላቸው ወለይሰ ሁወ ሚን ሙሐበቲ እነሱን መውደድ ላይ ደግሞ ወለይሰ ሁወ ሚን አስባቢ መሐበቲ እነሱን ለመውደድ ደግሞ ሰበብና አይሆን እቃ መግዛት ማለት መውደድ ነው። መውደድ እኮ ማለት አለ ወሙዋላቲም እነሱን መወዳጀትም አይደለም ፈኢነ አላህ አውጀበ አላህ እኮ ግድ አድርጓል መሐበቱ ልሙእሚኒን አማኞችን መውደድ ወመዋላት መወዳጀት ወቡግድ ልካፊሪን ከሃዲያኖችን ደግሞ መጥላት ወሙዓዳቲም እነሱን ጠላት አድርጎ መያዝ ቃለ ተዓላ አላህ ስብሓነ ወተዓላ ብሎ ይላል ኢነ الذين آمنوا وهجروا وجاهدوا بأموالهم وأنفسهم في سبيل الله እነዚያ ያመኑት ወሃጀሩ የተሰደዱት ወጃሃዱ ቢአምዋሊሂም በገንዘባቸው የታገሉት ወአንፉሲሂም በነፍሳቸውም ፊ ሰቢልላህ በአላህ መንገድ ወለዚነ እነዚያ ናቸው አማኞች ማለት አሁንም ስለ አማኞች እየነገረ ነው አወው ወንድሞቻቸውን ያስጠጉ ወነሰሩ የረዱ ኡላኢከ እነርሱ እኮ ባዕሁም አውልያው ባዕድ ከፊሎቹ የከፊሉ ምኖች ናቸው ወዳጆች ናቸው ያስተጋሉ ወንድሞቻቸውን ይረዷቸዋል በገንዘባቸው በነፍሳቸው ወለዚነ እነዚያ ናቸው አማኞች ማለት ወለዚነ አመኑ እነዚያ አመኑት ወለም ዩሃጂሩ ያልተሰደዱት ማለኩም ሚን ወላየት እነሱን ልትወዳጁ አይገባም ከሀገራቸው ያልተሰደዱት ወንድሞቻቸው አይደሉም ማለት እዛው በኩፍር ሀገር ግልጽ ነው አለ የሚቀመጡ ስደትን መሰደድ እየቻሉ ያልተሰደዱት ወንድሞቻቸው አይደሉም ሌላ ወለም ይዋሃጀሩ ማለኩም ይወላየት እነሱም መወዳጀት ምንም አይገባቸው ምን ሻ እንዳችን አታ ይዋሃጀሩ ምን እስኪሉ እስኪሰደዱ ድረስ ምክንያቱም እንዴት ኩፍር ሀገር ይቀመጣሉ وإن استنصروكم እርዱም ቢሏችሁ في الدين በዲን ላይ አለይኩም እነሱ ትክክለኛ ወንድሞቻችሁን ልትረዷቸው ይገባል إلا على قوم بينكم وبينهم ميثاق ቅድም ያለው ነው በመካከላችሁ በእነዛ ህዝቦችና በእናንተ መካከል ቃል ኪዳን ያለ ሲቀር والله بما تعملون بصير። والذين እነዚያ كفروا የካዱት بعضهم أولياء بعض። ከፊሉ የከፊል ወዳጅ إلا تفعلوه ይሄም ባትተገብሩት ለአላህ ብላችሁ ማትዋደዱ ለአላህ ብላችሁ ማትጠሉ ከሆነ تكن فتنة في الأرض በምድር ላይ ምን ይሆናል ፊትና ይመጣል ወፈሳዱን ከቢር ትልቅ የሆነ ፈሳድ ፈሳድ ፈሳድ ይመጣል። መበላሸት ምን ማለት ነው? የቁርአን አንቀጹ መጨረሻ ላይ ዘጋበትን ابن كثير ብሎ ይላል قال الحافظ ابن كثير رحمه الله تعالى ومعنى قوله لا تفعلوه تكن فتنة في الأرض والفساد كبير ማለት አይ ለም ቱጃኒቡ المشركين ሙሽሪኮችን የማትርቋቸው ከሆነ ወትዋሉ ልሙእሚኒን ሙእሚኖችን የማትወዳጁ ከሆነ ምን ማለት ነው? አልወላ ወልበራ ከሌለ ማለት ነው። እሺ አልወላ ወልበራ ከሌለ ከባድ ነው። ወይላ አለበለዚያ ይህን ካልተገበራችሁ ወቃት ፊትነቱን ፊናስ በሰዋዎች መካከል ትልቅ ፈተና ይመጣል። ወኢልቲባሱ ልአምር ጉዳዮች ሁላ ድብልቅ ልቅ ይላሉ ማለት ወእክትላጥ ልሙእሚኒነ ቢልካፊሪን አማኞች ከካዲያኖች ጋር ይደበላለቃሉ። ፈየቃዕ በይነ ናሲ ፈሳዱን በሰዎች መካከል ፈሳድ ይመጣል። ሙንተሽር ምን ያለ የተሰራጨ አሪዱን ጠዊል ሰፋና ረዘም ያለ ፈሳድ ይመጣል ይላል። هذا وصلى الله على محمد وعلى اله وصحبه وسلم